ክፍል 20 ይህ የቴክኖሎጂ ለፊዚሻን ፕሮግራም ነው። ጤና ይስጥልኝ የተከበራችሁ አድማጮችና የፕሮግራሙ ተሳታፊዎች ዛሬ ሐምሌ አምስት ሁለት ሺ ስምንት ነው እንደ ኢትዮጵያ አቆጣጠር። በዛሬው ፕሮግራም እንደተለመደው ዜናና የእናንተ አስተያየቶች ተካተዋል። እንዲሁም በማብራሪያው ፕሮግራማችን በኖኪያ ላይ DEdit በተሰኘችን application እንዴት አድርገን ነው የምንጠቀመው የሚል አጠር ያለች ፕሮግራም አለች ከዚህ በቀደሙ ፕሮግራሞች ስትከታተሉ የነበራችሁ አድማጮቼ ካላችሁ ከዛ በፊት አጋጥሞኝ የነበሩ ችግሮች ከሞላ ጎደል ተፈተዋል። ከኮምፒውተር ጋር ተያይዞ <laughs> የነበረው ችግር ተፈቷል። የኢንተርኔት ችግሬ ደግሞ በከፊል ተፈቷል። በፊት ፕሮግራሙን ቀርጭ upload የማደርገው ቅዳሜና ሁድ ነበር። አሁን ቅዳሜና ወደ ኢንተርኔት ማግኘት አልችልም። ከሰኞ እስከ ዓርብ ነው። ስለዚህ ቅዳሜና እሁድ ሰኞ እስከ upload ለማድረግ እሞክራለሁ። አሁን እንግዲህ የምፈልገው የእናንተን ማበረታታትና የሞራል ድጋፍ ነው። ሰው መሆን መቼም አንድም ዋናው ጉልበቱ ደጋፊው አበረታች ሲኖረው ነውና በዛ በኩል እስቲ በርቱ በርቱና በርቱና አበርቱኝ ፕሮግራሙን አዳምጡና እስቲ እንገናኝ በአስተያየት መስጫ መድረኮቹ በዚህ ሳምንት ያሉና ጠራጠር ያሉ ዜናዎች አሜሪካ ዩታ በምትባል ግዛት ሶልት ሌክ ሲቲ በምትባል ከተማ የአንድ ቤት አከራዮች የእኛን ምና የህንጻችንን የፌስቡክ page like ካላደረጋችሁ ከቤት እናባረራችኋለን የሚል ግዴታ በተከራዮቻቸው ላይ ጥለዋል። እናም እያንዳንዱ የዛ ቤት ተከራይ በተከራየ በአምስት ቀን ውስጥ የእነሱን ቤት page like የማያደርግ ከሆነ እንደሚባረር ማስጠንቀቂያ ተሰጥቶታል። እናም ያ page በቀድሞ በልቅ አንዴ ተከራይተው በለቀቁ መልሰው unlike ስለማያደርጉት like page ኡ like ያደረጉለት ሰዎች በጣም ብዙ ሆነውለታል። አሁን ይሄ ዜና ወጪ እንዲወጣ ምክንያት የሆነው ግን ከተከራዮች አንዱ ፍርድ ቤት በመክሰሱ ነው። የማንወደው ነገር በግድ like አድርጉና advertise አስታውቁልን እያለ ያስገደደን ነው በሚል ነው። ውጤቱ ገና አልታወቀም። ሁለተኛው ዜናችን በ ኤልጂ የተሰኘው የኤሌክትሮኒክስ አምራች company ህንድ ሀገር ውስጥ ለሚሸጣቸው ቴሌቪዥኖች የወባ ትንኞችን ከቤት ውስጥ ማባረር እንዲችሉ አድርጌ አምርቻለሁ ብሏል። ይህም ህንድ ሀገር dengue fever የሚባል በጣም ከባድና ህይወት የሚያጠፋ በወባ ትንኝ የሚተላለፍ በሽታ ስጋቱ ስለሆነ እናም መንግስት ከሚወስዳቸው የተለያዩ የመከላከያ እርምጃዎች በተጨማሪ የቴክኖሎጂ አማራጭ ይሆናል በሚል ነው LG ያቀረበው። ይህም TV ultrasound ቴክኖሎጂን በመጠቀም የወባ ትንኞቹ እዛ ቤት ውስጥ መቀመጥ ወይም መግባት እንዲሸሹ ነው የሚያስገድዳቸው። ስለዚህ ቴሌቪዥኑ የሰራ እስከሆነ ድረስ mute አድርጋችሁ ድምጹ ቢጠፋም ያኛው ቴክኖሎጂን ስለሚሰራ ቤት ውስጥ የወባ ትንኞች አያስቸግሯችሁም ማለት ነው። ሶስተኛው ዜና ምናልባት ለእኛም ጋር ይገናኛል ብዬ የምገምተው ፌስቡክ የሞባይል chat አገልግሎቱን በሚመጣው ጥቅምት አካባቢ ኦተምን አቋረጣለሁ ብሏል post የተደረጉ ነገሮችን ማንበባችንን እንቀጥላለን ነገር ግን chat ይህን ያል ሰው የሚለው ጋር ገብተን እዚያው ወዚያው chat የምንደራረግበትን ግን የፌስቡክ messenger የሚባለውን application የግድ download አድርገን በመጫን በዛ መጠቀም እንዳ ማስገደድ እንደሚጀምር ገልጿል። ምን ያህል በቃሉ እንዲቀጥል እንደሆነ አይታወቅም። ምክንያቱም በሞባይል በ normal web በሞባይል web ገብተው chat የሚያደርጉ ብዙ ደንበኞች ስላሉ ስለ እነሱ ሲል ሊያስቀጥለው ይችላል። ለማንኛውም ግን አሁን የሰጠው መግለጫ ይህንን ነው። ሌላው ከዚህ በፊት ለማስታወስ ያህል ዋትሳፕም ለነ ኖኪያ የዚህ አመት መጨረሻ ጀምሮ መስራት አቆማለሁ ብሏል። እስቲ ስንደርስ ቃላቸውን ሊቀይራሉ። አሁን ግን ላይ ሳምንት ያለን ዜና እነዚሁ ናቸው። ዛሬ ይዤላችሁ የቀረብኩት ፕሮግራም የሚያተኩረው DEdit በተሰኘው የሲምቢያን ወይም በተለምዶ የኖኪያ ቀፎች ላይ የሚሰራ የጽሁፍ ማንበቢያ application ነው። ይህንን ፕሮግራም እንዳዘጋጅ ምክንያት የሆነኝ ጆሲ ከስድስት ኪሎ ስለ ድኤዲት ስቲ ያጠር ያለ ማብራሪያ ስጥ የሚል አቅርቦልኝ አንጻራዊ ቀላልነት በአጭሩ ላዘጋጅ ትችላለሁ በሚል ነው። DEdit ቅድም እንዳልኩት የጽሁፍ ማንበቢያ ሶፍትዌር ናት። ኖኪያ ላይ የምትጫን ያጫጫን process ዋ ወይም ሂደቱ ለየት ያለ ነገር የለውም ግን የምትከፍታቸው document ኦች text file የሆኑ ቴክስቲ የሚል መጨረሻ ያላቸውን ብቻ ነው እንደ Word document dot doc ወይም dot docx DOCX እንደ PDF dot PDF እና የመሳሰሉትን ጽሁፍ የሚገኝባቸው ግን complex ወሰብሰብ ያሉ ሰንጠረዦች፣ ስዕሎች፣ ሌሎች ምልክቶች ሊደረጉባቸው የሚችሉ document ኦችን አትከፍትልንም። ኤዲት ንጹህ ጽሁፍ ብቻ ነው የምትከፍተው። ስርአተ ፊደሎች ና ቁጥሮች ምናምን ብቻ ያሉባት ያሉበት ጽሁፍ ሲሆን እና ያው አጠቃቀሙ በኖኪያ ማን በኖኪያችን ላይ Notes የሚለው ጽፋችሁ የምታውቁ በሜሴጅም ኦፊስ ኩክ ኦፊስ ውስጥ ጽፋችሁ ስለምታውቁት down down down screen ላይ ከምናየው አንዳንድ መስመር ወርታች ያልፍልናል። up up ይመልሳል። left ና right አንዳንድ character ማለት አንዳንድ ፊደሎች right ወደ ፊት፣ left ወደ ኋላ ይመልሳል። የ DEdit ን ግን ለየት የሚያደርገውና በሱ ስናነብ ቀልጣፋ እንዲሆን የሚያደርግልን የ setting ለውጥ ካደረግን በኋላ አንደኛ ባለፍነው ባለፈው ካቆምንበት መቀጠል እንችላለን ማለትም document ኣችን ባለ መቶ ገጽ ወይንም በቃላት ብናደርገው ሁለት ሺህ ቃላት ያሉት ቢሆን እና መቶ ሀምሳኛው ቃል ላይ ያቁመን ቢሆን ሌላ ጊዜ ስንመለስ መቶ ሀምሳኛው ቃል ጋር ለመድረስ አምስት ስንት እናርገው ሀምሳ down ወይም ስልሳ down መንካት ሊያስፈልገን ይሆናል ያችን setting on ካደረግን ግን ቀጣዩ ቀን ያችን file document ስንከፍት ባለሁ ያቆምንበት ጋር ይጠብቀናል አንድ advantage ይሄ ነው ሁለተኛው advantage keyboard shortcut ኦች key shortcut ኦች አሉት ለምሳሌ በየ document ኡ መጨረሻ ላይ በአንድ ጊዜ መሄድ ብንፈልግ በእንደነ Notepad ቢሆን ኖሮ ምን ያህል ጊዜ ሺ ምን ያህል ሺ ጊዜ down down መንካት እንዳለብን ይታያቸዋል Notes ኖኪያ Notes application ማለት ነው በዚህ ግን ምን shortcut አለችው መደወያ ስልኳ yes ምንዳቱት ለምዶ ወይም green ለሚታይ ለሚያዩ አረንጓዴ ምልክት ያለባት key ና ከዛ ዜሮን ለቀን ከዛ ዜሮን ስንነጋ በአንድ ይዘሉ መጨረሻው ጋር ሄድልናል። up up እያደረግን የመጨረሻዎቹን መስመሮች ብቻ ማንበብ እንችላለን። እንዲሁም መደወያዋንና መሰላል ምልክቷን ስና መሰላል ምልክቷን ስንነካ ወደ ጽሁፉ መጀመሪያ ላይ ያመጣልናል። ሌላው ደስ የሚለው እንዲሁ ወደ መጨረሻ ባቋራጥ መጀመሪያ ላይ ከሆንንና የፊደሉ መጀመሪያ ላይ ከሆንንና left left arrow ካደረግን በአንድ የዘሎ ሬት ይወስደናል፣ መጨረሻው ላይ ይወስደናል። ወይም ደግሞ መጨረሻው ላይ ሆነን right right ስናደርግ ወደ መጀመሪያው ይመለሳል ማለት ነው። ሁለት አማራጭ አለ ማለት በአንድ ወደ መጀመሪያው ወደ መጨረሻው ለመሄድ እንግዲህ ማወቅ ያልቻልኳቸው key ዎች አሉ ምን እንደሚሰሩ ግን የማቃቸውን ከዳር ከላይ ጀምሬ እስከታች ድረስ ልዘርዝር። እንግዲህ እንዳልኩት ቅድም የ DEdit shortcut ማድረጊያዋ እች መደወያ ስልክ ናት። እሷን ነክተን ከዛ ለቀን ከዛ ላይ ላኪ በመንካት ነው የተለያዩ ትእዛዞችን የምናዘው። በዚህ መሰረት እሷንና option key ስንነካ select ያደረግነው ነገር ካለ ኮፒ ያደርግልናል። እሷንና option ን በተለይ ይሄ አሁን ለስልሳ አንድ ሀያ በጣም ጠቃሚ ነው። እንደነ E five ያለ ለያዝን ሰዎች እሱ control C ስላለው control C ብንነካ ኮፒ ያደርጋል። ለነ አንድ ሀያ ግን እንደዛ ማድረግ የግድ option ገብተን option ውስጥ ደግሞ ኮፒ ፈልገን ማን ነው edit options ፈልገን ኮፒ ምናምን መንካት ነው የሚኖርበት እጅ ግን የስን ከዛ option ን copy ያደርግልናል። ያችን ኮፒ ያደረግነውን ሌላ ቦታ ወስደን paste ለማድረግ ደግሞ ምን ነካለን? እሷን አረንጓዴዋንና back ን back በተለምዶ ባክ የምንነካኪ ማለት ነው። ሌላኛው ያው option option እንደተጠበቀ ነው። back ላይ exit ነው ያለችው። ብቻቸውን ነው የማወራው select key ደግሞ save ነው የምታደርገው የጻፍነውን ነገር save ለማድረግ select key መንካት ነው ማለት በአራቱ ማዕዘን መካከል ያለችውን key መንካት ማለት ነው ደግሞ መደወያዋንና ከዛ select key ን ስንነካ ደግሞ አዲስ ፋይል ለመክፈት open file ብሎ dialog ያመጣል በእርግጥ ይሄ dialog accessible አይደለም በ Nuance Talks ግን ያቺ ምርጫ አለው ሌሎች key ዎቹ ልሻገር መደወያና right arrow የመስመሩ መጨረሻ ላይ ባንዴ ይወስደናል። መደወያና left arrow የመስመሩ መጀመሪያ ላይ ይወስደናል። መደወያና up arrow የ paragraph ኡ መጀመሪያ ላይ ይወስደናል። መደወያና down arrow የ paragraph ኡ መጨረሻ ላይ ይወስደናል። መጨረሻ ላይ ከሆነ ያለ ነው ቀጣዩ paragraph ላይ ያሻገረናል ማለት ነው። መደወያዋና አንድ ችናት በጣም ጠቃሚ ሌላ go to line የምትል ለመጣመጣው ስለዚህ ጽሁፋችን ሁለት ሺህ መስመሮች ቢኖሩት እዛ ወይ ቅድም እያነበብን አልፈ ነው ሊሆን ይችላል ወይ ደግሞ ሰው ጽሁፉ ልኮልን እንደዚህ የሚል ነገር አለው ብሎ ሊሆን ይችላል እና በአንድ ጊዜ እያንዳንዱን እያነበቡ ከመሄድ አለፍ አለፍ እያሉ ለማየት በጣም ጠቃሚነት እቺ እሷም ወደ ዋና አንድ ቁጥር ነክተን ከዛ የምንፈልገውን መስመር ቁጥር መጻፍ ነው ሶስት መቶ ስድስት ብለን ሶስት መቶ ስድስተኛው መስመር ላይ አንድ ሺ ብንልም አንድ ሺ መስመር ላይ ይወስደናል ጽሁፉ ካለው መስመር ላይ መስመር በላይ ከጻፍን ይህንኑ ይነግረናል መደወል አንድ ሁለት ቁጥር bookmark ለማድረግ ነው። እችን በጣም ጠቃሚ feature ናት። ነው የምታደርገው? ማስታወቅ ቆየት ብዬ መለስበታለሁ ብለን የምናስበውን ቦታ ምልክት እንድናደረግበት ማለት ነው። bookmark ያደርጋል። ከዛ እያነበብን ሄደን ወደ ቅድም ቦታ ለመመለስ መደወያና ሶስት ቁጥር ነክተን OK እንላለን። ሁለት ሶስት bookmark ኦች አድርገን ከሆነ ደግሞ መደወያና ሶስት ነክተን down አድርገን OK እንላለን ማለት ነው በአቀማመጣቸው መሰረት አራት ቁጥር መደወያን አራት ቁጥር full screen ለማድረግ ነው። ጽሁፉን ሙሉ screen ኑ እንዲሸፍነው ለማድረግ ነው። በተለይ ለሚያዩ ሰዎች ሙሉ screen አድርጎ ለማንበብ ይጠቅማል። የማላውቀው መደወያና አምስት ቁጥር ነው እንደምሰራ። መደወያና ስድስት ቁጥር ደግሞ replace ለማድረግ ነው የምጠቅመን። ለምሳሌ ጽሁፋችን ላይ ኢትዮጵያ ኢትዮጵያ የሚል ቃል ቢኖር እሱን በሙሉ በሱዳን ሱዳን ሱዳን በሚል መተካት ብንፈልግ search ማድረጊያው ላይ ኢትዮጵያ down አድርገን replace with በሚለው ላይ ሱዳን down አድርገን ደግሞ the whole document የሚለው ላይ select እነካና option ስንነካ ኢትዮጵያ የሚሉ ቃላቱን በሙሉ አጥፍቶ በምትኩ ሱዳን በሚል ይተካልናል ማለት ነው እዛ ጽሁፍ ላይ። ቀጣዩ ደግሞ ጠቃሚው መደወያና ሰባት ቁጥር በቅድም ከአንድ ቁጥር ጋር ከጠቀስኩት ጋር የሚካሄድ ነው። ግን ይሄ በተለይ ሰፊ ምርጫ ይሰጠናል። አሁን ላይ በሰጠሁት ምሳሌ አይነት ኢትዮጵያ የሚል ቃል ቢኖር እዛ ጽሁፋችን ላይ ኢትዮጵያ የሚለው ቃል ጋር መሄድ ብንፈልግ መደወያና ሰባት ነክተን ኢትዮጵያ ብለን ጽፈን OK ስንለው ቀጣይ ኢትዮጵያ ያለበት ጋር ይወስደናል። መደዋና ስምንት ቁጥር ነው ከሰባት ጋር የተያዘ ነው ልዩነቱ ምንድን ነው መደቧና ስምንት ስነካ ቅድም በሰባት የጻፍነውን እዛ ጋር ደግሞ ይወስደናል ሰባት ነክተን እንደገና ኢትዮጵያ ብለን ሙሉ ፊደል መጻፍ አያስፈልገንም መደቧያ ስምንት ስንነካ ኢትዮጵያ አሁን መደቧያ ነክተን ስምንት ስንነካ ሌላ ኢትዮጵያ አሁን መደቧያ ስምንት ስንነካ ሌላ ኢትዮጵያ ኢትዮጵያ ያሉበት ቦታዎች ሁሉ በአንድ ዘለል ዘለል ዘለል እያልን መሄድ እንችላለን ማለት ነው ሌላው መደቧያና ዘጠኝ ነው እሱ ደግሞ ስለ document ኣችን ጠቅላላ መረጃ የሚነግረን ነው ስንት መስመር አለው ጠቅላላ ስንት character ማለት ከነ space ኡ ከነ ምኑ ስንት character ኦች አሉት ስንት percent ሂደናል ከ document ኣችን ውስጥ የሚለውን መረጃዎች የምናገኝበት ነው ያው እና option ነክተን setting ኦች ምርጫዎች አሉት DEdit DEdit ችግሩ DEdit ግን እነዚህ ምርጫዎችን by default ማለት ልክ እንደጫን ነው አያነባቸውም C data others Talks የሚል folder ውስጥ paste የምትደረግ text file አለች። አቅራቢያችሁ ያለ ሰው share የሚያደርግ ካለ ተላላኩ። ካልሆነ ፌስቡክ ላይ comment አድርጉልኝና ኢሜል ለምትችሉ ኢሜል ላይ ጻፉልኝና የሷን link አድርጋለሁ። download አድርጋችሁ አሁን ያልኩት folder ላይ ታደርጓታላችሁ እና ሜኑዎችን ሙሉ ለሙሉ አያነበውም። ነገር ግን ቢያንስ ሁለተኛ ከላይ ያለም ያሉት ሜኖች ይዘረዝርልናል። ከዛ ቁጥሩን ስንነካ እዛ ሜኖ ላይ ይገባል። ለምሳሌ setting ስድስተኛ ነው። ስለዚህ አንደኛ open slash save፣ ሁለተኛ tools፣ ሶስተኛ history ያለ six setting ሲለን ስድስት ቁጥር ስንነካ ቀጥታ setting ውስጥ ይከተናል ማለት ነው። setting ቅድም ያልኩት remember position የምትለዋ setting አያነባትም። ለመጀመሪያ ጊዜ set ለማድረግ የግድ የሚያይ ሰው ያስፈልገናል። አንዴ set ነው በኋላ ግን አይረሳም። ስልካችን format ካልተደረገ ወይም የ DEdit ን setting file ኦች ካልሰረዝናቸው ስለማይረሳ በዚህ አንቸገርም እና ይህንን ይመስላል። ከአድማጮች በዚህ ሳምንት አስተያየት የሰጡኝ አድማጮች ካሱ ካሱ አሰፋ ከመቀሌ፣ ወንድሜ ነህ፣ ሰለሞን ይፍዴጎ ሶስታችሁንም በጣም አመሰግናለሁ ስላበረታታችሁኝ፣ like ስላደረጋችሁ page ኡን። መሀመድ ከባህር ዳር ና ታደለ ከኮሶበር ነው እንጂባራ አካባቢ እነሱ ማስተያየት ሰጥተዋል። ደግሞ ሁለቱም በጋራ Nimbuzz የሚባለው application እንዴት ነው የሚሰራው የሚል ጥያቄ አንስተውልኛል። በሰዓቱ Nimbuzz ሳይቋርጥ አይቀርም ብያቸው ነበር። በኋላ check ሳረግ ግን Nimbuzz አልተቋረጠም፣ እየሰራ ነው። ነገር ግን በፊት በ Nimbuzz ፌስቡክ፣ ጉግል፣ ትዊተር እነዚሁን ሁሉ አካተን መጠቀም እንችል ነበር። አሁን እነዛ በሙሉ ተቆርጠዋል። በ Nimbuzz Nimbuzz ን ብቻ ነው መጠቀም የምንችለው። እና አጠቃቀሙ እንዴት ነው ብለውኛል። እስኪ ምናልባት በሌላ ፕሮግራም እመለስበታለሁ ብዬ አስባለሁ። ግን ስለ ጥያቄያችሁ አመሰግናለሁ። ሌላው ታደሰ ተፈራ ኢሜይል create የሚደረገው እንዴት ነው አጠቃቀሙስ እንዴት ነው ብሏል። ምናልባት ኢሜይል የሚጠቀሙ ብዙ የዚህ ፕሮግራም አድማጮች ስላሉ እነሱ ይረዱኛል በሚል አቅርቤ ያለሁ ከሌለ እሱንም ከፕሮግራሞች አንዱ አረገዋለሁ። ግን ባካችሁ አበረታታለሁ። ኢሜል አፈጣጠር አንድ ኢሜል ለማጠቃቀም መላክና መቀበል check ማድረግ ቀርጾ የሚልክልን ሰው ጠብቃለሁ። ታዴን ግን አመሰግናለሁ። ሌላው ጆሲ ነው። ቅድም ዋናው ፕሮግራም ላይም እንዳልኩት ለዛሬው ፕሮግራም ጥያቄ በመስጠት መነሻ የሆነኝ እሱ ነው። ለእሱ አመሰግናለሁ። ደግሞ ሌላም ጥያቄ አለው ዋትስአፕ ስልሳ ና ሰባ ቤት ቁጥሮችን እየሰራ አይደለም እና እንዴት ነው ማሰራት የሚቻለው? ያንተ ቁጥር ደግሞ የዋትሳፕ አስተያየት መስጫው ዜሮ ዘጠኝ ሰባ ሁለት ቤት ነው እንዴት ሰራልህ የሚል ጥያቄ አንስቷል። እውነቱን ነው እንደ ገባኝ ድረስ ኢትዮ ቴሌኮም በአመት ይሁን በስድስት ወር ይሁን አጠራቅሞ ነው ለአለም አቀፍ የቴሌ ተቋማት የኢትዮጵያን የሞባይል ቁጥሮች ሪፖርት የሚያደርገው። በዚያ ምክንያት ስልሳ ቤት ሰባ ቤት የሆኑ ቁጥሮችን ዋትሳፕ ላይ register ለማድረግ ስትሞክሩ ይሄ የኢትዮጵያ ቁጥር አይደለም የሚል ምላሽ ይሰጧችኋል። እንደ ቫይበር አይነቱ እዛ international ላይ check አያደርግም። ቀጥታ message ለሚልክላችሁ ይሰራል። ዋትሳፕ፣ ፌስቡክ፣ ጉግል ግን መጀመሪያ እዛ ይሄ እውነት እንደዚህ አይነት ቁጥር አለ የለም የሚለውን እዛ check አድርገው ነው እና message ለመላክ የሚያልፉት በዛ ምክንያት ቁጥሩን አይቀበሉትም እኔ እንዴት ነው የሰራለኝ ዋትሳፕ እንግዲህ support at WhatsApp dot com ለሚል ኢሜይል ይህን ችግር ገልጭ ላኩላቸው እንደዚህ አይነት ቁጥር አለኝ ኢትዮጵያ ነው የምኖረው ግን እናንተ ልመዘገብ ስል እናንተ account ላይ ዋትሳፕ account create ላደርግ ስል doesn't exist ወይም እንደዚህ አይነት መልስ ሰጠኝ ብዬ ስላቸው እስቲ የሲም ካርድህን እንትን ኮፒ አድርገ ማን ነው ፎቶ አንስተህ ላክልን። ሲም ካርዱን ነው ይሄ ካርዱ አለች አይደለም፣ ትልቁ ነገር ሲም ካርዱን አቅፋው የምትመጣው አራት ማዕዘኗ ቁጥሩን pin ኮዱን ምናምን የያዘችው እሷን ፎቶ አንስቼ ላኩላቸው። ምናልባት ተጠራጥረው ነው መሰለኝ፣ የተሳሳትኩ መስሏቸው ነው መሰለኝ። ብቻ anyways ያንን ካርድ አይተው ከፈቱልኝ ማለት ነው። እናንተም እንደዛ ልታደርጉ ትችላላችሁ። ምናልባት ግን አሁን ስድስት ወር ስላለፈው ስልሳ ቤቶች ወይ እየተከፈቱ ሊሆኑ ይችላል። ድጋሚ check አላረኩም። ከአመት በኋላ መከፈታቸው አይቀርም። ቀስ በቀስ እየተመዘገቡ ስለሚሄዱ በፊት አርባ ቤቶች አይሰሩም ነበር። አሁን አርባ ቤቶች ይሰራሉ እና ስልሳ ቤትና ሰባ ቤትም ወደፊት መስራቱ አይቀርም። አሁን አስቸኳይ ለሚፈልግ ነው ይሄ የሚጠቅመው። ለፌስቡክና ለጉግል ግን ለሁለቱም ጽፌ የላቸው ነበር አልሰራለኝም። ግን በራሳቸው ጊዜ ቆይቶ ቆይቶ አሁን ፌስቡክም ጉግልም ተቀብለውኛል። ስለዚህ ቀስ በቀስ እየተመዘገበ ነው ወደሚለው ድምዳሜ ያደርሰናል ማለት ነው። እዚህ ሳምንት የነበሩን አስተያየቶች እነዚህ ናቸው። አስተያየት የመላኪያ አድራሻዎችን አስታውሳለሁ። ዋትሳፕ 0972 81 52 ነው። ፌስቡክ Facebook dot com slash ክዝሽ ነው። ኢሜይል ክዝሽ at Google Groups dot com ነው። ኢሜይል ላይ subscribe አድርጋችሁ ይህ ፕሮግራም በሚለቀቅ ጊዜ ወዲያው እንዲደርሳችሁ ከፈለጋችሁ ክዝሽ plus subscribe at Google Groups dot com ብላችሁ ብትልኩ subscribe ያደርጋችኋል። ምናልባት subscribe አድርጋችሁ የፕሮግራም አስጠልቷችሁ ከዚህ መውጣት የምትፈልጉ ካላችሁ ደግሞ ክዝሽ plus unsubscribe at Google Groups dot com ቅድም subscribe ባልንበት un UN ን በመጨመር ከዚህ ኢሜል መውጣት ትችላላችሁ። አስተያየቶቻችሁን ላኩ፣ አበረታቱኝ። ሞራል እያጣሁ ነው መሰለኝ። እንኳን እንጂ አሁን ኮምፒውተር በፊት ገልጬ የነበረው የኮምፒውተር ችግር ተፈቷል። የኢንተርኔት ችግር በከፊል ተፈቷል። ቢያንስ ከሰኞ እስከ አርብ በስራ ሰዓት አገኛለሁ። ከስራ ጋር አንዳንዴ ጊዜ ላይ አይሞላኝም። በፊት ፕሮግራም በማቅረብ ጊዜ ቅዳሜና ወደ አገኝ ስለነበር ቅዳሜና ወደ እየገባው ነበር ፕሮግራሙ እየቀረጽኩ አፕሎድ ማድረገው። አሁን ያደል የለኝም። ነገር ግን ቅዳሜና እሁድ እንደምንም ቀርጽና ከሰኞ እስከ አርብ ባለው ጊዜ ውስጥ upload ለማድረግ ሞክራለሁ እዚህ በከፊል ተፈቷል አሁን ሞራል ብቻ ነው ያጣሁት ስለዚህ በዛ በማበረታታት አግዙኝ የሳምንት ሰው ወይም <laughs> እስቲ ጤና ሰጥቱን ፕሮግራሙ ከዘገየም ብቻ ለቀጣዩ ክፍል በሰላም ያገናኘን የዛሬ ፕሮግራም በዚህ ተጠናቋል ቸር ይግጠመን